ንጹህ ናት ብለን ፍርድ በምንሰጥ ጊዜ ምን ይወጅብባታል? ምን ማድረግ ይጠበቅባታል? ያናያለን። ማያልዘሙ መስተሐባ የበሽታ ደንብ ባለባት ሴት ላይ የሚጠበቅና መደረግ ያለበት ነገር ፊሓሌ ሁክም ፊሓሌ ሁክም ብይን ሲሰጥ ቢጠሃረቲሃ ንጹህ ናት ብለን ብይን በምንሰጥ ጊዜ ማለትም ከአደታ ውጭ ያለውን ጧሃራ ነው አይደል? በሁክም ጧሃራ ነው አይደል? ምትሆነው ተሚዙ ደግሞ ጥቁር ካልሆነ ثخين ካልሆነ رائحة ከሌለው ምንድነው ብለናል? ደሙ ደሙ normal ደም ስለሆነ طاهرة ናት ብለናል አይደል? በዚህ ሰዓት የሚጠበቅባት ነገር ነው። አንዲት ሙስተሐባ في هذا الحكم بطهارتها ንጹህ ናት ብለን ብይን ስንሰጥ ምን ይጠበቅባታል? እኔ አንደኛ يجب عليها በ مستحاضة ሴት ላይ ይወጅባል። ምን ማድረግ أن تغتسل ልትታጠብ መቼ عند نهايه حيضتها المعتبره ሀይድ ተብሎ በሀይድ ሂሳብ ያለው ቀን ገደቡ ሲያልቅ ከወሩ የመጀመሪያውን ሰባት ቀን ሀይድ ብላ ትቆጥረው ካል ከወሩ ከአንደኛው ጀምሮ እስከ ሰባተኛው ቀን ድረስ ቢሁክሚል ምንድን ናት? ቢሁክሚል ሀይድ ናት ልክ ሰባተኛው ቀን ሲያልቅ ገላዋን ትታጠባለች። የሚገርመው ደሙ እየፈሰሰ ነው። ሰባተኛው ቀን ሲጠናቀቅ ምን ታደርጋለች? ገላዋን ትታጠብና ወደ ሶላቷ ትሄዳለች። ይችም ሰሃባ ምን ሆነች ማለት ነው في حكم الطاهرة እንደ ንጹህ ሴት ነው የተቆጠረችው يجب عليها ይወጅብባታል አንዲት ሴት مستحاضة የሆነች ሴት أن تغتسل ገላዋን ልትታጠብ መቼ عند نهاية ሲጠናቀቅ ሀይደቱሃ አልሙዕተበራ ያ የተቆጠረው ሀይዷ ማለት ነው ሀይድ ተብሎ የተወሰደው ቀን ገደብ ሲያልቅ ገላዋን ትታጠብ ሐስ በማ ሰበቀ በያኑ ገለጻው ማብራሪያው እንዳለፈልን ማለት ነው ማብራሪያው አልፎልናል አይደል? አልፏል። እሺ በተሚዙ ትሄዳላችሁ። ተሚይዙ ደግሞ ጥቁር ከሆነ ደሙ ሽታ ካለው ሰፌን ከሆነ ምንድነው ብለናል? ሀይድ ነው። ይህ አይነት ባህሪ ያለው አይደል? ይህ አይነት ባህሪ ያለው ደግሞ ከመጀመሪያ ጀምሮ እሱ እስከሚጠናቀቅ ድረስ እንጠብቃለን። ሀይደኛ ናት እንልና ልክ ጥቁሩ ደም ፈሶ ሲያልቅ ወደ normal ወደ ቀይ ደም ሲቀየር የዛን ጊዜ ምን ታደርጋለች? ገላዋን ታጥባ ሶላቷን ትቀጥላለች ማለት ነው። ይሄ ነው በቃ። يجب عليها أن تغتسل عند نهاية حيضتها المعتبرة ሀይድ ተብሎ የሚቆጠረውና የሚታየው ጊዜዋ ሲያልፍ ሐሰማ ሰበቀ እንዳለፈልን በያኑ ማብራሪያው እንዳለፈልን በተምይዝም ይሁን በአደድ አልፎልታል። ሁለተኛ የሚጠበቅባት የሀይድ ጊዜ ብላ በሀይድ ሂሳብ የያዘችው ጊዜ ሲያልቅ ምን ታደርጋለች? ገላዋን ታጥባ ትቀጥላለች ማለት ነው ወደ ዒባዳዋ። ሁለተኛ ተግሲሉ ፈርጅሃ ትልቋን ታጥባለች። ለምን ለኢዛለቲ ለማስወገድ ማ ያለበትን ሚነል ኻሪጅ የሚወጣውን ፈሳሹን ነገር ለማስወገድ እስቲንጃ ታደርጋለች። እንደ ኩል ሶላትን በየሶላቱ ጊዜ እስቲንጃ ታደርጋለች። በየሶላቱ እስቲንጃ ታደርጋለች። ሶላት በደረሰ ቁጥር ውዱ ስታደርግ እስቲንጃ እየተጠቀመች ነው ውዱዋን የምታደርገው። ተግሲሉ ፈርጅሃ ለኢዛለቲ ማ ያለበትን ሚነል ኻሪጅ ወጪ ነገር ለማጥፋት እንደ ኩል ሶላትን በየሶላቱ ጊዜ ወተጃሉ ታድርግ ሲል መኽረጅ መውጣው ቀዳዳው ላይ ምን ማድረግ አለባት? ቆጥነን ጥጥ ነገር ስትጠቀም እየፈሰሰ ሶላቷን ከምትሰግድ እዛው ጥጡ አግዶ ያስቀረዋል። ቆጥነን ጥጥ ነገር ለስላሳነት የለስላሳነት ባህሪ ያለው ነገር ሶፍት የሚሆን አሁን ያመጣላቸው የቴክኖ ውጤት አለ። እነሱ የሚያውቁት የተለያየ ለስላሳ ነገር አለ። በዛን ጊዜ ጥጥ ስለነበር ነው ጥጥን ያዘዙት። የግድ ጥጥ መሆን አለበት ማለት አይደለም። መጣጭ ነገር ይሁን የማያሳልፍ እንዳይንጠባጠብ መስጊድ ውስጥ ማለት ነው። ደግሞ دم الحيض ሳይሆን ደግሞ ምን አይነት ደም ነው? دم الاستحاضة ነውና ተፍሲሩ ፈርጅ አይደል እንኳን ተቀብ ኢዛለቱን አለይ ያለበትን ነገር ለማስወገድ ኢዛል ምን الخارج የሚወጣውን ነገር እንደ ኩል ሶላቲን ተጠብ ሲንጃ ታድርግ وتجعل ታድርግ ደግሞ ፊል መኽረጂ መውጣው ላይ ምን ማድረግ አለባት? قطنا ጥጥ ነገር ስትጠቀም ወናህውህ ጥጥን የመሰለ ነገር ትጠቀም። ለምን يمنع الخارج የሚወጣውን ነገር እንዲከለክልላት የምነዑ አልኻሪጅ የሚወጣውን ነገር እንዲገድብላትና እንዲከላከልላት ወተሹዱ ትሰረው አለይሃ እላይዋ ላይ ከሰውነቷ ጋር ትሰረው ማዩምሲኩሁ የሚይዘው ነገር ድምፅ አይሰማም። ፊኩል ሶላቲን እስቲንጃ ታደርግ ልጅቷ ወተጃአሉ ታድርግ ሲል መኽረጅ መውጫው ላይ ቁጥንን ጥጥ ነገር ትጠቀም ደሞ ወደ ውጭ እንዳይፈስ አፍኖ እንዲይዝላት ማለት ነው። ወነህዊህ ጥጥን የመሰለ ሌላም ለስላሳ ነገር የምነዑ ልኻሪጀ የሚወጣውን ነገር እንዳግድላት ወተሹዱ አለይሃ እላይዋ ላይ አያይዛ ትሰሩ። ዝም ብላ ጥጡን ብቻ አስቀምጣ አትተውም። ከሰውነቷ ጋር መያያዝ አለበት፣ ማሰር አለባት ማለት ነው በሚታሰር ነገር ወተሹዱ ዐለይሃ እላይዋ ላይ ትሰረው ማዩምሲኩሁ ጥጡን የሚይዝላት ነገር ከሰውነቷ ጋር አኒስ ሱቁጥ እንዳይወድቅ የሚያደርግ ነገር ትሰር ጥጡን መጀመሪያ ካስቀመጠች በኋላ ማሳዣ ነገር ሊኖር ይችላል ታሽዘው ወይም ደግሞ ትሰረው ለዋና እንዳይወድቅ ጥጡ እንዳይወድቅ ማለት ነው هذا تعرفه ይሄ ተውዲህ አልዋጅብ ነው ግልጽ የሆነ ነገር ግልጽ ማድረግ ነው ግልጽ ነው ثم تتوضا ከዛ ውዱ ታድርግ እስቲንጃ ታድርግና ጥጡን ትጠቀም ጥጡን ታድርግና ጥጡን ምን ታደርገዋለች ታስረዋለች ከሰውነቷ ጋር እንዳይወድቅ ማለት ነው በፓንት ይያዛል በአሁን ሰዓት የዛን ጊዜ ስለሌላቸው ሊሆን ይችላል ራሱ ጠባብ ፓንት አንቆ ይዟል ወደዛ ይሁን هذا إن الله لا يستحي ወተሽዱ አለይሃ ማይንሲኩሁ የሚይዝላት ነገር አኒስ ከመውደቅ የሚከለከለው ነገር ትጠቀም ከሰውነቷ ጋር እንዳያይዘው ጥጡ ስመተተውባ ከዛ ውዱእ ታድርግ እንደ ድኹል ወቅቲ ኩል ሶላትን ሶላት ጊዜ በደረሰ ቁጥር ውዱእ ማድረግ ይወጅባታል። የሶላት ጊዜ በደረሰ ቁጥር ውዱእ ማድረግ ይወጅባታል። ገላዋን ትታጠባለች፣ በየሶላቱ ጊዜ ትታጠባለች። የምትታጠብ ሶሐብያ ነበረች። በራሷ ፍቃድ ነው የታጠበችው እንጂ እንደ ኩል ሶላትን ገላ ትጥበት የለም አይወጅባትም። لأنه ليس بحائض ولا مني አይደለምና أنه دم استحاضة ግን እስቲንጃ ታድርግ። ለምን ይቀላል? ለለዋ ላይ ያለው ደም ፈሳሽ ነገር ይቀልላታል። ለዛ እስቲንጃ ታደርጋለች። ቁጥማን ካደረገች በኋላ ውዱአን እያደረገች በየወቅቱ ግን ውዱ ታደርጋለች። ሀዛ ሰለስል ደም ይባላል። ይሄ የደም የተከታተለ መምታት ነዚፍ ነው። ሰለሰል በውልም እንደዛው ነው። ሽንትም ሽንት መያዝ እንትን ማለት እኮ የማይችል ሰው አለ አይደል? ሽንጡን ግዝ የሚፈስ ብለዋል ሰዋል የሚንጠባጠብ ሽንጡ ይህም የዚህ አይነት ነው እንደ ሰሃባዋ ነው የሚያደርገው እሱም ራሱ ያስርና ወይንም የሆነ ቀዳዳው ላይ ማድረግ ያለበትን ነገር ያደርግና እስቲንጃውን አድርጎ ሶላት በገባ ቁጥር ውዱ ያደርጋል ውዱ የሚያደርገው ደግሞ ለዙሁር አራት ሰዓት ላይ አይደለም የሚያደርገው መቼ ነው የሚያደርገው عند دخول وقتها ጊዜው ሲገባ ውዱን ያደርግና ወደ መስጊድ እየተንጠባጠበ ይሰግዳል መስጂድ ውስጥ እንዳይንጠባጠብበት ምን ያድርግናል? እሷም እንዳይንጠባጠብባት ምን ታድርግናል? قطن ተጠቀም። እሱም ሌላ system ይጠቀም። ማሰር ያለበትን ነገር ይሰራ፣ መጣጭ ነገር ያድርግ ማለት ነው። እንደዚህ አይነት ምክንያት ሰበብ ያለበትና የበሽታው ተጠቂ የሆነ አካል ማለት ነው። ثم تتوضا ውዱ ታድርግ እንደ ድኹሊ ሲገባ እንደ ድኹሊ ወቅቲ كل ኩል ሶላት እያንዳንዱ ሶላት በገባ ቁጥር قطر ታድርግ የግድ ነው። አይ ምንም እኮ ውዱ አልፈታሁም የተፈጠረ ችግር የለም አሱርን ሰግጄበታለሁ ውዱ አአ የአንቺ ኻሪጅ ሁልጊዜ ፈሳሹ ስለማያቋርጥ እስቲንጃእሽን አድርገሽ ውዱ አድርጊ ገላ ትጥብስን የለባትም ይሄ ግልጽ ነው ገብቷችኋል لقوله صلى الله عليه وسلم في المستحاضة ነብዩ عليه الصلاة والسلام ስለ ሙስተሐባ እንደዚህ ብለዋል ተዳዑ ሶላተ ሶላትን ትተው አያመ አቅራኢሃ ፈዳኡ ሶላተ ሶላትን ትተው አያመ አቅራኢሃ አያመ ሀይዶቲሃ በሀይዷ ጊዜ ሶላትን ትተው በሀይድ ጊዜ أقراء የሚባለው ምንድነው? ثلاثة قروء بمعنى ثلاثة حيض አድርገው ነው የሚወስዱትና أقراء ማለት ሀይድ ማለት ነው። ሀይዶች ማለት ነው። በሀይዷ ጊዜ ሶላትን ትተው أيام أقرائها أيام حيضتها ማለት ነው። በሀይዷ ጊዜ አታውቅም። የሀይሏን ጊዜ የለን የምታውቀው። عادة ካላት በ عادة ዋ ትቁጠር ነው አይደል ያለው? ከሚይዝ ጋለ በ تمييز ትቁጠር ብለን ትናንት የቀራ ነው። አህዋል ማምጣት እኮ ነው፣ ሌላ ምንም አይደለም። ተደዑ ሶላተ ሶላትን ትተዋል ነብዩ አለይሂ ሰላቱ ወሰለም። መቼ አያመ አቅራኢሃ ማለት አያመ ሀይበቲሃ በሀይዷ ጊዜ ይቺ ሰባቷ ቀን በቃ የሀይድ ናት ብላ በሂሳብ ውስጥ ታስበዋለች አይደል? ይሄ ሰባቱ ቀን አያመ አቅራኢሃ ነው። ሶላቷን ትተዋለች። ልክ ሰባተኛው ቀን ሲያልቅ ምን ታደርጋለች? ثم ተግተሲሉ ከዛ ጊዜው ሲያልቅ ገላዋን ትታጠባለች። ወተተወበው ውዱ ታደርጋለች። እንደ ኩል ሶላትን በየሶላቱ ጊዜ በየሶላቱ ጊዜ ምን ታደርጋለች? ውዱ ታደርጋለች። ይህንን ይዘው ምን አድርገዋል? ثم ተግተሲሉ ወተወበኡ በየሶላቱ ጊዜ ገላዋንም ስታጠብ ውዱእም ታድርግ ብለዋል። ይሄ አጢፋ ግን ይለያያል። ثم تغتسل ገላዋን ትታጠብና መቼ ቀኑ ሲጠናቀቅ ثم تتوضأ وتتوضأ ውዱ ታድርግ መቼ እንደ ኩል ሶላቲን በየሶላቱ ጊዜ ለውዱ ብቻ ነው እንደ ኩል ሶላቲን የሚሆነው ثم تغتسل وتتوضأ ብለህ በአንድ ላይ ካያያዝከው እንደ ኩል ሶላቲን ሁለቱንም ይይዝብናል። በየወቅቱ ትታጠብ በየወቅቱ ውዱ ታድርግ ነው የሚለው አይደለም። ثم تغتسل ገላዋን ትታጠብ ወተተወበኡ ውዱ ታድርግ እንደ ኩል ሶላቲን ሶላት በገባ ቁጥር የሶላቱ ጊዜ በደረሰ ቁጥር ውዱአን ታድርግ ገብታችኋል በቃ ይሄ ነብዩ ሐዲስ ነው አለይሂ ሰላቱ ወሰላም رواه አቡ ዳውድ ኢብኑ ማጃ والترمذي ዘግቦታል وقال حديث حسن وقال صلى الله عليه وسلم أنا أتلك الكرفوف قالوا النبي عليه الصلاة والسلام تحسين به المكان أو تحسين به المكان በጣም አፍረው ነው እዚህ ላይ ነብዩ የተናገሩት ምን ላድርግ እየፈሰሰ ነው ደሙ አለቻቸው ኩርሱፍ ተጠቀሚ አሏት። ማዛ አና አቲክል ኩርሱፍ ጥጥ ተጠቀሚ ከይዛ አስተخدሙ አሳፈርሽኝ ነይ ተዓለይ አና ኡኽቢሩክ አለችና አይሻ ጎትታ አስወጣቻት። በጣም አፍራ ነው ደንግጣ። ነብዩም አፈሩ። አሁንም እየነገሯት ምን በጣም ትክክል መናገር አለባቸው ማለት ነው። ውስጥ ገብተው ይኸው እንደዛ አድርገሽ እንደዛ አስገብተሽ እንደዚህ ሰሩ ከዚህ ጋር እያንዳንዱ ነገር ሰውነቷን መናገር አለባቸው ነው ለዚህ ነው በቃ አና አቲል በቃሽ ይበቃሽ አና አትለኪል ኩርሱፉ ጥጥ ይበቃሻል አሏት። ጥጥ ተጠቀሚ አና አትለኪ ማለት ላንቺ ጥሩ ነው ማለት ነው። መልካም ሆነልሽ። አልኩርሱፍ ጥጥን ተጠቀሚ እሱ መልካም ነው አሏት። እንደ ምን እንዳደርገው ደሙን ፈሳሽን እንዲገድለው ማለት ነው። ማዛ ቁልት አና አትኪል ኩርሱፉ ኩርሱፍ ይበቃሻል። ኩርሱፍ ተጠቀሚ። እንዴት አድርጌ ልጠቀመው? ምን ይበሉ በዚህን ሰዓት ምን አለቻቸው? ምን አለቻት እሷ? ምን ይሄን ያስረዳሻለሁ ብላ ወሰደቻት። ሌላ ቦታ ልታስረዳት ማለት ነው። ሴት በሴት ይግባባሉ። እያንዳንዱ በዚህ point መነጋገር ይችላሉ። ብዙ ነገር ያወራሉ። አያወሩማ ይመካከራሉ ማለት ግልጽ ሆኖ አንድ ትኮ እናት ሴት ልጇን ማስተማር አለባት። በሀይድ ሰዓት የግድ ከዲን ጋር የተያያዘ ነገር ነው። ከሶላት ጋር ከሲያም ጋር የተያያዘ ነው። ታስተምራታለች። ይሄ ሲመጣ እንደዚህ ነው ምልክቱ፣ ሲሄድ እንደዚህ ነው ምልክቱ። ይህንን ለመጠባበቅ ጥንቃቄ ለማድረግ እንደዚህ ተማሪ፣ እንደዚህ ያዥ፣ ሽታው መምጣት የለበትም፣ እንደዚህ መጎዳት የለብሽም፣ እንደዚህ መሆን አለብሽ። ምክር በትክክል ትመክራለች፣ ይመካከራሉ። ማያክ ከሆነ እንደዚህ መጠያየቅ ነው። ስለ ዲን የግድ ነው። እርስ በርስ ሴቶች መመካከር አለባቸው። ወደ ወንድ ብቻ አይደለም መውሰድ፣ እንደውም ከወንድ ልቅ ወንድ ህክሙን ነው የሚሰጠው፣ አደራረጉን ደግሞ ይበልጥ ሴቶች እርስ በርስ ነው የሚረዳዱት አይደል እንዴ? እሺ አና አክለከል ኩርሱፍ ኩርሱፍ ይሻ ኩርሱፍ ተጠቀሚ አሏት። ኩርሱፍ ተፈቲነ ቢሂ ታስገቢዋለሽ አልመካነ ቦታው ላይ አስገቢው አሏት አለይሂ ሰላቱ ወሰላም። ምንም ማድረግ አልተቻለም። ተፈቲነ ሐት ማለት ሌላ ቦታ መጠቅጠቅ ማለት ነው። ሌላ ቦታ መጠቅጠቅ ማስገባት ማለት ነው። ጥጡን አስገቢው ሰውነትሽ ውስጥ አልመካነ ቦታውን ሸፍኙ አሏት በሱ ተሁሺን አዎ የሆነ ተሁሺን ተሁሺን ማለት መጠቅጠቅ ማስገባት ማለት ነው አንድ ነው እሱም ነው አና አትለኪል ኩርሱፉ ኩርሱፍ ይበቃሻል እሱ ጥሩ ነው ኩርሱፍ ማለት ማሁል ኩርሱፉ አልቁጥን ጥጥ ማለት ነው ጥጥ ይበቃሻል ጥጥ ተጠቀሚ ተሁሺን ቢሂ ሽን ነው አይደል አይደል ተሁሺን ቢሂ ታስገቢዋለሽ፣ አልመካነ ቦታው ላይ ታስገቢዋለሽ አሏት። ቦታው ላይ ማስገባት ምንድነው? በቃ ግልጽ ነው ቦታው ላይ ደም የሚፈስበት ቀዳዳው ላይ አስገቢው አሏት። ምን ቁጥኑ እንዳይንጠባጥ ማለት ነው። ወልኩርሱፍ ኩርሱፍ ማለት አልቁጥኑ ጥጥ ማለት ነው። ወይምኪኑ ይመች ይሆናል እስቲዕማሉ ልሐፋኢዝ ሌሎች መጠባበቂያ መጠቀም ይቻላል። ሐፋኢዞችን ሐፋኢዝ የሚባሉት አሁን ቴክኖ ያመረታቸው ሶፍት የመሰሉ ራሱ ለሱ የተዘጋጁ ምን ይባላል? እስኪኛ ምን ነበር የሚባለው? ምን ነበር እ እ ፖሊሱ ምን የሚባለው? ለምሳሌ የምንሰማው ማስታወቂያ ምናምን ነገር ይሰማል እኮ እ ሙዴስ የመሳሰሉትን መጠቀም ማለት ነው። ለማንኛውም መጠቀም ሐፋኢዝ ይባላሉ እነዚህ ሸሪዓ አልፈራውን እኛ እኮ መፍራት የለብንም። ወይምኪኑ ኢስቲዕማሉ ሐፋኢዝ ሌሎች መጠባበቂያዎችን መጠቀም ትችላለች። አጥብያ በህክምና ዘርፍም ሊሆን ይችላል። አልመውጁደት አልአን በአሁን ሰዓት እየተከሰተ እንዳለው በአሁን ሰዓት አለ ጥብያ ህክምና ይሰጣል። ደም በከፍተኛ ሁኔታ ሲመታቸው እንትን አይደለም ሀይድ አይደለም ከቁጥጥር ውጭ የመጣ ደም ነው። ህክምና መውሰድ ትችላለች። ምንም ችግር የለም። استحاضة ውን ማለት ነው። استحاضة ውን ህክምና መውሰድ ትችላለች። ሌሎች መጠባበቂያም ደሞ እንዳይፈስ የሚያደርግ አንደኛ ሴትም ያመረታቸውን ነገር መጠቀም ትችላለች። ሁለተኛ በጭራሽ ደሙን የሚያስቀር ነገር መጠቀም ትችላለች። በጥቡ ማለት ነው። ምን ስላልሆነ ሀይድ አይደለም። normal ሀይድ ከሆነ ግን ሌላ ጥያቄ ነው። normal ሀይድ ላይ ለማስተላለፍ ብላችሁ እንዳትጠቀሙ ብለው በከፍተኛ ሁኔታ ነው نصيحة የሰጡት እንደ ሼክ አልዑሰይሚን አደራችሁን አደራችሁን ያሉት والذي حير نساء أمتنا ሴቶቻችንን እንዳለ ዝብርቅርቅ ውስጥ ከቷቸዋል ነው እያንዳንዱ አብዛኛው ሴት በሽተኛ ነው። በደመለ ኢስቲሃባ እኛ ጋር techno ስላልመጣ አይጠቀሙትም። እነሱ ጋር ግን አረቦች ጋር በጣም ነው የተረባበሹት። የጠበቀ ሀይድ አልመጣለ። እንደዚህ አትጠቀሙ። ችግሩ ድሮም በነብዩ ዘመን ነበረ። እነ ሐምላም ተሞክረውበታል። እነ ፋጢማ ብንት አቢ ሁበይሽም ብንት ጀህሽም ደርሶባቸዋል። በአሁኑ ሰዓት ግን የመጣው ከቁጥር ከመጠን ውጭ ነው። ሸሪዓ እንደው مباشرة على الهواء በሬዲዮ ላይ በቀረበ ቁጥር ለፈትዋ አክሰሩ ሱአል አኔል ሀይድ ነው። በቃ ጥያቄው አብዛኛው ዘጠና ፐርሰንቱ ስለ ሀይድ ነው። ይህ ሁሉ ረብሽ እየመጣበት ነው። ኪኒን በመጠቀም የተነሳ የሀይድ ከሆነ የሙስተሐባ ሀዳ ጃኢዝ ነው እያሉ ነው። ያንኛውም ይቻላል፣ ግን ይቻላል ማለት በልቅ ተጠቀሙት አይደለም ለማን እንትን ለማለት ማለት ነው። ረመዳንን በትክክል መጾም ይሻለኛል ሰላሳውን ቀን አብሬ እንድጾም ብላ ኪኒን ብትወስድ ይችላል። የፈትዋ ሰጥተዋል ዑለማዎች ይዱስ ይበቃል። ወላኪን አልአውላ አለ ተፍዓል አለመስራት ነው። ፈቱእሚን ቢላህ አላህ ያመጣውን የቀደረውን ነገር ተብሎላታል ብይ ጠጭ ተብላለች። ምንም ችግር የለም። ራሱ normal ቢፈስ ለጤንነቷም ጥሩ ነው። ምክንያቱም ህክምና ጀርባ ላይ ብዙ ጉዳቶች ይመጣል፣ ብዙ አለ። ويمكن ይመቻል፣ استعمال መጠቀም ትችላለህ። الحفائظ ሌሎች መጠባበቂያ፣ ደሙ እንዳይፈስ መጠባበቂያ፣ አጥብያ በሕክምናውም ዘርፍ ይሁን ትጠቀም ደሙን ጭራሽ እናስቀርላት ወይንም ደግሞ አልሐፋኢድ ሐፋኢድ ምንድን ነው ያለው ቅድም ያላችሁት ማለት ነው የእሱን አይነት ትጠቀም ሌላ መጠባበቂያ ጥድያ በህክምናውም ዘር ሲሆን አልመውጁደት አል በአሁን ሰዓት እየተሰራበት እንዳለው እስቲሃዛውን ለማስቀረጥ ህክምና መጠቀም ትችላለች። ሌሎች ሐፋኢቦችንም መጠቀም ትችላለች። ሌሎች እንዳይንጠባጠብ ጥጥ ብቻ አይደለም አሁን ቴክኖ ያመረተውንም መጠቀም ትችላለች። ታዲያ ችግር የማያመጣ ነገር ብቻ በጤንነቷ ላይና በማንኛውም እሺ እስቲሃባ ጨረስን፣ ሀይድንም ጨረስን። ማ الأحكام ከሁክማቸው ጋር ነው የጨረስን። የተረዳችሁት ነገር ያለ ይመስለኛል። ኢንሻአላህ አረፍ እሺ ኒፋስ ልንገባ ነው። አንፋሱ ኒፋስ ሀይድ ብዙ የወለደውም ያልወለደውም ስለሚያየው እውቀቱ ሰፋ ያለ ነው። ኒፋስ ላይ ግን ብዙ ሴቶች ይታለላሉ። كل واحدة من نسائنا ستلد ሁሉም ይወልዳል። ስለዚህ ጥንቃቄ ማድረግ ይስሙታል አለብን። እንየው النفاس ኒፋስ ኒፋሳና وأحكامه። ሽንት ይሉታል። ፈሳሽ ደም بعد الولادة ከመውለድ በኋላ የሚመጣ የደም መፍሰስ ነው። النفاس ኒፋስ وأحكامه። የእሱንም ሁክሞች እናያለን። النفاس ኒፋስ هو። እሱ الدم الذي ደም ነው ينزل የሚፈስ من رحم ከማህፀን የሚፈስ ነው እሱ للولادة በመውለድ ምክንያት ወባዕድሃ ከወለዱም በኋላ ሊሉላዳ ወይም ለመውለድ ለመውለድ ምጡ ሲጀምር ከሁለት ቀን በፊት ቀድሞ ቢነስ ቢጀምር ራሱ ደም ፈሳሽ ይጀምራል። በምጥ ምክንያት ከሆነ የመጣው ፈሆ ኒፋስ ኒፋሳ ነው። ሶላት ትተዋለች። ሁክሙ ኒፋሲ ሁክሙል ሐይድ በቃ በጥቅሉ ሐይድ ላይ የምትሰጡት ሁክም ሁሉ ኒፋሳም ላይ አለ። ኒፋሳ ከመቼ ይጀምራል? እስከ ድረስ ነው መድረሻው። ይህንን እንቀረዋለን። ከዛም በኋላ የሐይድን ሁክም መስጠት ነው። አንድ ሴት ስትወልድ ንፋሳ ደም የሚፈሳት ከሆነ لا تدخل المسجد ولا تقرب المصحف ولا تقرأ القرآن ولا تصلي ولا تصوم ولا تطوف ببيت الله الحرام ከነዛ አህካሞች ሁሉ እናመጣቸዋለን። የሀይድን አህካም ሙሉን الحيض والنفاس النفاس والحيض بالحكم ማለት ነው። በሁክም ደረጃ ተመሳሳይ ናቸው ሁሉ አንፋሱ ንፋሳ ማለት ወደሙን ለዲ ደም ነው የንዚሉ የሚፈስ ምን ረሂም ከማህፀን የሚፈስ ደም ነው። ለምን ለልውላደቲ በመውለድ ምክንያት ወባዕዳሃ ከወለዱም በኋላ ለመውለድ ምክንያት ለመውለድ መንደርደሪያ ሊሆን ይችላል። ከሁለት ቀን ቀደም ብሎ ሊመጣ ይችላል። የእንትኑ የምጡ ዋዜማ ማለት ነው ሊመጣ ይችላል። እንደዚህ አይነት ከፈሽ ቀድሞ እስከ ሁለት ቀን ድረስ ቀድሞ ከመጣ ይላሉ ላለሁ ዘይት ወሆ በቅየቱ ደሚ አልሙሕተቢስ ወቅት አልሐምል ፍርሒ ወሆ ይህ ኒፋስ የሚባለው ፈሳሽ ደም ነው ከሴት ልጅ ማህፀን በመውለድ ምክንያትና ከወለዱ በኋላ የሚፈስ ወሆ ይህ ደም በቅየቱ ደም የቀረ የተጠራቀመ ደም ነው። አልሙህተዲስ የተጠራቀመ በቅየቱ ደም ቅሪት ደም ነው፣ የቀረ ደም ነው። አልሙህተዲስ የተገደበና የተጠራቀመ ደም ነው። ወቅተል ሐምል በእርግዝና ሰዓት የተጠራቀመው ደም ነው። ሲረህም በማህፀን ውስጥ የተጠራቀመው ደም ነው። የተጠራቀመው የሚለው አልሙህተዲስ ያለው ነው። የታገደው የተገደበ የነበረው እንዳይወጣ ማለት ነው። የልጁ ቀለብ ነው ብለናል አይደል? የቀረውም እዛው ነው አይወጣም። ቱቦው ራሱ ይዘጋል፣ መስመሩ ይዘጋበታል። እዛው ሲጠራቀም የነበረው ደም አሁን የሚወጣው ወሆ ይህ ኒፋስ በቅየቱ ደም የቀረ ደም ነው። አልሙህተዲስ የተገደበ የሆነ የተጠራቀመ የሆነ ወቅት አልሐምል በእርግዝና ሰዓት ፍረህም እማህፀኑ ፈኢዛ ወለደት አንዲት ልጅ ስትወልድ ኸረጀ ሀበት ይህ ደም ይወጣል ሸይአን ፈሸይአን ቀስ በቀስ ወደ ውጭ ይፈሳል። ያ ነው ደመ ኒፋስ የሚባለው። የኒፋሳ ደም ይባላል። በባህል ሽንቱ ምናምን ነገር ይባላል። ነው አይደለም መሰል ስንት አራሱ እንትን አይገልጽም አይገልጽም። ስንቷ የሚባሉ ያ ነገር ይባላል። ይሄ ለአማርኛ ብለህ ተጠቀሙት ነው ምሳሌ ወማ ተራሁ የምታየው ቀብለ የቀራ ነው ገብቷችኋል እ ማሁን ኒፋስ ወማሁል ሐይድ ብትባል ተመልሳለህ ማሁን ኒፋስ يولد دم يولد دم ሙዕተቢስ ምንድን ነው? ሙዕተቢስ የታገደ የተጠራቀመ ሙዕተቢስ እስረኛም ይሆናል። ሙዕተቢስ ሌላ ቦታ ማለት ነው። ወማ ተራሁ የምታየው አንድ ሴት ልጅ ቀብለል ውላዳ ከልደት በፊት ከመውለዷ በፊት የምታየው ምን ሁሩጅ ደም ደም ሲወጣት ብታይ መዓ አማረቲል ውላዳ የመውለድ ምልክት ከመከሰቱ ጋር ሰው ኒካሱን ኒካሳ ይሆንላታል። ወማተራሁ አንድ ሴት ልጅ የምታየው ደም መቼ ቀብለል ውላዳ ከመውለዷ በፊት አንድ ቀን ሁለት ቀን ቀደም ብሎ የሚመጣ ደም ቀብለል ውላዳ ከመውለድ በፊት የምታየው ምን ኹሩጅ ደም የሚፈስ ደም መዓ አማረቲ ከምልክት ጋር አልውላደቲ የመውለድ ምልክት ይሄ ማለት ምን ማለት ነው? የመውለድ ምልክት ንጥ ጀምሯትን ይመስል ማለት ነው። ወገባቸውን ያማቸዋል፣ የሆነ ነገር ይከሰታል። ጭንቀት፣ ምን የተለያየ ነገር ይመጣል። አማረተል ውላዳ የመውለድ ምልክት ጫና ይበዛባቸዋል፣ ይደክማሉ፣ ይገፋቸዋል ወደታች ወገበን ወገቤን ቆረጠኝ ይላሉ። ተንቀሳቀሰ ምን ብዙ ነገር አለ። መቼ ወለደ ታሪክ ሰባ አንድ ጊዜ ወለደች ታውቀዋለች ምልክቱ ማለት ነው። ወማ ተራሁ ቀብለ ልውላዳ ከመውለድ በፊት የምታየው ምን ኹሩጅ ደም የሚፈስ ደም ከመውለድ በፊት ባይሆን መዓ አማረትን አልወላዳ የመውለድ ምልክት ዋዜማው መታየት አለበት። ምልክቱ መታየት አለበት። አማራ ማለት ምንድነው? አላማ እንደ ማለት ነው። አማራ አክቢርኒ አን አማራቲሃ አክቢርኒ አን ሳዓ መልመስኡሉ ቢአዕለመ ሚነ ሳዒል ወአክቢርኒ አን አማራቲሃ አለ ጅብሪል ነቢዩን ዓለይሂ ሰላቱ ወሰላም። አማራ ማለት ምልክት ማለት ነው። አማራ ብሔር እንዳይመስል ምን ኹሩጅ ደም ማ አማረትን አልውላዳ አማረተል ውላዳ የመውለድ ምልክት ፈሆ ኒፋስ ይሄ ኒፋስ ነው ማለት ነው። ኒፋስ አማራተል ውላዳ ባይገኝ ምን እንለው ነበር? አማራ መገኘቱ የግድ ምንድን ነው ማለት ነው። አማራተል ውላዳ ምልክቱ ምጥ መገኘቱ ለፈሳሽ ደም ምን ይሆናል ማለት ነው። ኒፋሳነትን ይረዳዋል። አለበለዚያ ምን ይሆናል? የበሽታ ደም ነው የሚሆነው። ሶላቷንም አታቋርጥም ምንም አታቋርጥም። ይህ በሽታ ደም ድንገት ጉዳት ደርሶባት ደም ፈሰሳት ነው የምትለው። ዝም ብሎ ከሆነ ልትወልድ አካባቢ ደም ቢመጣ እንደዛ አይነትም ጥያቄ አለ። ምን አለ መሰላችሁ አንዲት ያረገዘች ሴት ደም አታይም አይደል? ራሱ እኮ አንድ ሴት ማርገዟ የሚታወቀው ምን መቅረቱ ነው? ሀይድ መቅረቱ ነው። የአጋጣሚ normal ጊዜውን ጠብቆ ደም ቢፈስ ስድስት ስድስት ቀን ነበር የምታየው። ካረገዘችም በኋላ ስድስት ስድስት ቀን ብታይ ማዳታ ታኩም ላይ هذه ሀይድ ነው ወይንስ እስቲሃዳ ነው እ ሀይድ ነው እስቲሃዳ ምንድን ነው ምንድን ነው እሺ ከአራት ወር በኋላ መጣ። በቃ አርግዛለች፣ እርግጠኛ ነኝ አርግዛለች። ደሙ ስድስት ቀን መጣ። በቃ እስቲሃባ ነው እ ነው እንትን እንትን ስላላለ ነው። ምን መሰላችሁ ጊዜውን ጠብቆ ከመውለዷ በፊት ስድስት ስድስት ቀን ከሆነ ካረገዘ ከማርገዟ በፊት ስድስት ስድስት ቀን ይፈሳት ነበር። ካረገዘች በኋላ ያንኑ ጊዜውን ጠብቆ ከመጣ ሀዛ ሀይድ ሀይድ ነው። አራት ቀን ቢፈሳት በበሽታ አይደለም። ሶስት ቀን ቢፈሳት የበሽታ አይደለም፣ ከጉዳት የመጣ ነው። ጊዜውን እየጠበቀ ያንን ያስለመደችውን ያክል የሚመጣ ከሆነ لعله የዝች ልጅ ደም ብዛት በጣም ከፍተኛ ደም አላት ማለት ነው። ልጁም እንዳለ አልተመገበውም ማለት ነው። ተቋቁመዋለች፣ ይፈሳል። አልገባችሁም? هذا أفتى به العلماء الحائط ስልሳዎቹ ጥያቄዎች የሚባለው ነው ምንድን ነው አላሁ አለም ምንድን ያልኩት እ አልሰማችሁኝ? መልስ አምረላ ምንድን ያልኩት እሺ ሐሚድ ንገረው ለአምረላ ስሙ አልሰማም እና ሸምሱል ሐሚድ ንገረው እሺ አራት ወር ከአምስት ወር በኋላ በነበረበት ሁኔታ ደግሞ ከመጣ ግን እዛ በፊት ሁኔታ ሳይሆን ጨምሮ ወይም ደግሞ ቀንሶ ቀይሮ ቢመጣ ነው ታውቀው ነበር። እሺ፣ አይ ትክክል ነው። በእርግዝና ሰዓት ከእርግዝና በፊት የነበረን ቀን ያክል ደም ከፈሰሳት በእርግዝና ሰዓት ምን ሁክም ነው የምንሰጠው? የሀይድ ሁክም ነው የሚሰጠው። እርጉዝናትና በእርግዝና ሰዓት ሀይድ ስለማይመጣ አይቻልም የሚል ፈትዋ ውስጥ አትገቡ። ግን ጊዜውን ጠብቆ መምጣት አለበት። ለምሳሌ ከእርግዝና በፊት ስድስት ቀን የምታይ ከሆነ ካረገዘች ከተረጋገጠ በኋላ ሶስት ቀን ብታይ ምን እንደምን ይሄዳል? እስቲሃባ ነው። ስድስቱን ቀን ብታይ ሀይድ ነው። ነገሩ ካለፈ በኋላ ነው እኮ የምታውቀው። ስድስት ቀን ካለፈ በኋላ ያን ነገር የምታውቀው። ቀዷ አለባት ማለት ነው። ቀዷ አለባት መስገድ ነበረብሽ፣ حكم الحيض አልነበርሽ እንላታለን። በኋላ ላይ ሁክሙ ሲሰጥ ማለት ነው። አልገባችሁ? አልገባችሁም? ምን የባለፈው ቀን የባለፉት ስድስት ቀኖች ምንድናቸው ማለት ነው? በሀይድ ሁክም ስር ነው ያለችው። እሷ ግን ሀይድ አልመሰላትም፣ ዝም ብላ ትሄድ ነበር አይደል? ቀባ አለባት። ጾሙም ጾመዋለች፣ ቀባ አለባት ይጾሙ። ለምን? በሀይድ ሁክም ስለሆነ በሀይድ ጊዜ ነው የጾመችው። ግን ወንጀል አይሆንባትም። ለምን? لأنها لم تحقق أنه سيكون مرضا أو حقيقة ሀይድ መሆኑን አታውቅም። ዝም ብላ ነው የጾመችው። ቀባ ነው የሚሆነው። ሶላቱ ሰግደዋለች ባሰግደውም መጀመሪያም ቀዶ አልነበረባትም። ጾሙ ግን ቀዶ ታወጣዋለች። ተግባባናል? አልገባችሁም? ቀኑን ባይሆን ጠብቆ መምጣት አለበት። መጀመሪያ ከእርግዝና በፊት የነበረው ቀን መቀነስ ወይንም መጨመር የለበትም። እንደዛ ከሆነ የተዛባ አይደለም፣ የበሽታ የጉዳት ጀምር ወማተራሁ የምታየው ቀብለል ውላዳ ከልደት በፊት ምን ኹሩጅ ደም ደም ቢፈሳት ማአማረተል ውላዳ የመውለድ ምልክት እየታየ ሰው ኒፋስ ኒፋሳ ነው። ኒፋሳ ሁክም ደግሞ የሀይድ ሁክም ነው። ሶላቷንም ታቋርጣለች። ምን ከአንድ ቀን በፊት ምጥ ሲጀምራቸው ደም መፍሰስ ይጀምራል። የዚህን ጊዜ ሶላት አይወጅባትም፣ ጾምም የለባትም ማለት ነው። ቁርአንም አትነካም። እሺ ወቀየደሁ الفقهاء ፉቃሃዎች ገድበውታል ይህንን ቀን ከመውለድ በፊት ስንት ቀን ቀደም ብላ ካየች ነው ሲባሉ ወቀየደሁ الفقهاء ፉቃሃዎች በስንት ቀን ገድበውታል ቢየውመይኒ አው ሰላሳ ሶስት ቀን ወይ ሁለት ቀን ቀደም ብሎ የሚመጣው ደም ከመውለዷ በፊት ይሄ ደመ ኒፋስ ነው ማለት ነው። የኒፋሳ ደም ነው። የኒፋሳ ደም ከዛም በፊት አምስት ቀን ስድስት ቀን ቀድሞ ቢመጣ አይቻልም። እሱ የበሽታ ደም ይሄ ጉዳት ነው። የሀይድ ሑክም አንሰጣትም። የሚወጅብ ነገር ይወጅብባታል። ቀዷ ያለባት ነገር ቀዷ ይኖርባታል ማለት ነው። ሱክ ንፋስ አይሆንም። ቀኑን በስንት ገድበውታል? ወቀየደሁ ልፉቀሃኡ ቢየውመይኒ በሁለት ቀን አው ሰላተቲን ቀብለ ልውላዳ ከውላዳ በፊት ሶስት ቀን ወይ ሁለት ቀን ብሏል። ወልጋሊብ አብዛኛውን ጊዜ አነ ቢዳየተሁ የሚጀምረው ተኩኑ መዓል ውላዳ ብዙውን ጊዜ ኒፋሳ የሚጀምረው ተኩኑ መዓል ውላዳ ከመውለድ ጋር ነው አብሮ የሚጀምረው አንድ ላይ ማለት ነው። ከመውለድ ጋር ነው ቀጥታ የሚጀምረው ደሞ ማለት ወልጋሊብ አብዛኛው አመዛኙ ከሁለት ቀን በፊት ሊመጣ ይችላል። ፉቃዎች በስንት ነው የገደቡት? ሙከረም በስንት ነው የገደቡት? በሁለት ወይም በሶስት ቀን ይሄ ከመጣ ነው። አንዳንድ ሴቶች ላይ የሚከሰት ነው። ከመውለድ በፊት ከሁለት ቀን በፊት ወይ ከሶስት ቀን በፊት ቀድሞ ይመጣባቸዋል። ወልጋሊብ አብዛኛውን ጊዜ አመዛኛው አነ ቢዳየተሁ ይህ ደም የሚጀምረው ተኮኑ መዓል ውላዳ ከመውለድ ጋር ነው። ብዙሀን እንደዚህ ነው። ሲወልዱ አካባቢ ነው ደም መፍሰስ የሚጀምረው። ወልሙዕተበሩ የሚታየው ውላደቱ ማ ተበየነ ፊህ ኸልቁ ኢንሳን ኒፋሳ በኒፋሳ ሁክም የሚሰጠው ምን አይነት ልጅ ሲወለድ ነው ከተባለ ሌላ ጥያቄ አለ። በቃ ስለወለደች ስለወለደች አይደለም ብታስወርድ አንድ ልጅ አንዲት ልጅ ብታስወርድ የሚፈሰው ደም ዘመን ንፋፋ ነው ወይንስ ገይረ ንፋፋ ነው ብለህ ትጠይቃለህ። የጥያቄ ሊነሳብህ ይችላል። ወልሙዕተበሩ ኒፋስ ተብሎ የሚታየው ወይንም በኒፋስ ሁክም የሚቆጠረው ውላደቱ መውለድ ነው። ማተበየነ ጉልህና ግልጽ የሆነ ፊህ ኸልቁ ኢንሳን የሰውነት ተፈጥሮ የታየበት ህፃን ከተወለደ ነው። ተገባን? ለምሳሌ ከሁለት ወር በፊት ብትወልድም በሰማንያ አንድ ቀን ነው ተብሏል። ኸልቀል ኢንሳን የሚጀምረው ዑለማዎች ያስቀመጡት ሰማንያ አንድ ቀን በሰማንያ አንድ በሰማንያ ሁለተኛው ቀን እርግዝናዋ ታውቀዋለች። እርግዝናዋን ጊዜ ደግሞ የቀረባትን ጊዜ እንትን ከማለት በመከታተል ከሰማንያ አንድ ቀን በኋላ ብታስወርድ አንዲት ልጅ የሚፈሰውን ደም በምን ሁክም ተወስደዋለች? በኒፋሳ ይወሰዳል። ኸልቀ ኢንሳን የሚጀምረው ከሶስት ወር በኋላ አካባቢ ላይ ነው። ከሰማንያ አንድ ቀን በኋላ ተብሏል። ጋሊበን ብቅድ ያገኙት ይሄንን ከሰማንያ አንድ ቀን በኋላ ኸልቀል በሸር የሰው ልጅ ቅርጽ መያዝ ይጀምራል። ከሰማንያ አንድ ቀን በኋላ አልተባባንም። አርባው ቀን ምንድን ነው? ኑጥፋ። ቀጥሎ አርባው ቀን ምንድን ነው እ ኑጥፋ ቀጥሎ አለቃ በስንተኛው ነው እ እ ሙዝጋ እንትን ንጥፋ አለቃ ምንድን ነው አለቃ ምንድን ነው አልዓለቀቱ ማ ሁል አለቃ አርበዒን አልቅራሽ ምንድን ነው ምንድን ነው የተላመጠ ስጋ የትኛው ነው ጠንካራው ከተላመጠ ስጋና አለቃ የተንጠለጠለ ወይንም አልቀት የሚመስል ነገር ከምንለው የትኛው ነው በጣም ወደ ሰውነት ቀረብ ያለ ሙድጋ ነው ሙድጋ ስለዚህ ኑጥፋ ከዛ አለቃ ይሆናል በሰማንያኛው ቀን ከሰማንያ አንድ ጀምሮ ደግሞ ወደ ምንነት ይቀየራል ወደ ሙድጋ ሙድጋነት ተቀየረ ማለት ቅርጽ እየያዘ ነው የሚሄደው ሰውነቱ እግሩ እጁ ምን እየተዘጋጀ መሄድ ይጀምራል ይህች ልጅ ወልጋሊቡ አብዛኛው ጊዜ አነ ቢዳየተሁ የሚጀምረው ተኩኑ መዓል ውላዳ ከልደት ጋር ነው የሚጀምረው ደሙ ወልሙዕተበሩ የሚታየውና የሚቆጠረው ደግሞ ውላደቱ መውለድ ነው። ማተበየነ ጉልህ የሆነ ግልጽ የሆነ ፊህ በዚህ ህፃን ኸልቁ ኢንሳንን የሰውነት ተፈጥሮ ቅርጽ ከወጣለት ምን የሚባለው ስትወልድ የሚፈሰው ደም ይፋፋ የሚባለው የምትወልደው ልጅ ቅርጽ ካለው ኸልቀ ኢንሳን ካለበት አልተግባባን። ያም ደግሞ ከስንት ጊዜ በላይ ብያችኋለሁ? ከሰማንያ አንድ ቀን በኋላ ያስቀመጡት ይሄንን አልገባችሁም እኮ አንድ ኒፋሳ በመውለድ በመውለድ የሚመጣ ደም ምን ይባላል ያለው ኒፋሳ ምን አይነት ልጅ ሲወለድ በሁለት ወር ይወለዳል፣ በአንድ ወር፣ በስድስት ወር፣ በሰባት ወር፣ በስምንት ወር ምን ምን ሆኖ መወለድ አለበት? የሰው ቅርጽ ኑሮት መወለድ አለበት። ያ ደግሞ ከስንት ጊዜ በኋላ ነው መገኘት የሚችለው? ከሰማንያ አንድ ቀን በኋላ ማለት ነው። በቃ ወልሙዕተበሩ ውላዳ ወልሙዕተበሩ የሚቆጠርላት ስትወልድ የሚፈሰው ደም ኒፋሳ የሚባለው ውላዳ ስትወልድ ነው። ማተበየነ ግልጽ የሆነ ፊህ ኸልቁ ኢንሳን የሰው ልጅ ቅርጽ የታየበት ከሆነ ነው ልጁ በመጀመሪያ በሁለተኛ ወሯ ብትወልድ በሀምሳ ቀኑ ቢወለድ ውርጃ ነው አይደል? አስወረደች። የሚፈሰው ደም ደም ቢመታት ንፋሳ ነው ይባላል አይደለም። ታጥባ ሶላቷ መስገድ አለ። በበሽታ ሊያስወርዱ ይችላሉ። በሁለተኛ ወር ልታስወርድ ትችላለች። ኸልቀ ኢንሳን ከሌለበት የሚፈሰው ደም ንፋሳ ሳይሆን የበሽታ ደም ነው። እዚህ ገላዋን ታጥባ ትሰግዳለች ማለት ነው። አልገባሽ? ሁክሙ እንደዛ ነው። የግድ መውለድ የሚባለው ነገር ኸልቀ ኢንሳን መኖር አለበት። በአራት ወር ብትወልድ አንድ ሴት ሙከረር የምፈተው ደም ምንድን ነው? በአራት ወር ብትወልድ አምረላ በአምስት ወር ብትወልድ ንሳሳ ነው። በሀምሳ ቀኗ ብትወልድ ንሳሳ አይደለም ኢሃባ ነው። وأقل مدة አነስተኛው ጊዜ መነሻው የተበየኑ ፊሃ ኸልቆ ኢንሳን የሰው ልጅ ቅርጽ የሚታወቅበት አነስተኛው ጊዜ واحد وثمانون يوما 81 ቀን ነው። ወአግለቡሃ አመዛኙና ብዙሃኑ እንትን ደግሞ ጊዜ ثلاثة أشهر ሶስት ወር ነው። ሶስት ወር ላይ በጣም ይጎላል ሰው ልጅ ማህፀን ውስጥ ጽንሱ ማለት ነው። أقلها minimum መነሻው ከስንት ቀን ነው? ከሰማንያ አንድ ቀን ይጀምራል። ከሰማንያ አንድ ቀን በኋላ አንዲት ልጅ ብታስወርድ ብትወልደው ልጁን በህይወት ላይኖር ይችላል። ግን የሚፈሳት ደም ምን ምንድነው የምንለው? ምን ሁክም እንሰጠዋለን? ኒፋሳ ነው እንላለን። ከሰማንያ አንድ ቀን በኋላ ጽንሱ ሰማንያ አንድ ከሆነው በኋላ የሚወረድ ጽንስ የሚፈሰው ደም ደመ ኒፋሳ ይባላል። ወገን وأغلبها አመዛኙ የሰው ልጅ ቅርጽ ግልጽ የሚሆንበት የተበየኑ ፊሃ ኸልቁ ኢንሳን የሰው ልጅ ቅርጽ የሚታወቅበት አነስ أغلب አብዛኛው ثلاثة أشهر ሶስት ወር ነው። minimum ከወረን 81 ቀን ነው። ሁለት ወር ከአንድ ቀን ማለት ነው ስንት ቀን ከ21 ቀን ሁለት ወር ከ ቀን فإذا سقط منها ከዚች ልጅ ከወረደ ካስወረደ شيء የሆነ ነገር ከወጣት ቀብለ ሀዲህል ሙዳ አሁን ከቆጠር ነው ከ81 ቀን በፊት የሆነ ነገር ከወረዳት ፈኢዛ ሰቀጠ ሚንሃ ሰቀጠ ማለት ብታስወርድ ኢጅሃዱ ቢፈጠር ማለት ነው። ውርጃ ቢፈጠር ሸይኡን የሆነ ነገር ቢወጣት ቀብለ ሀዲህል ሙዳ ከሰማንያ አንድ ቀን በፊት ውርጃ ነገር ቢመጣባት ወሐሶለ ማአሁ ከዛ ከወረደው ውርጃ ጋር ደሙን ደም ፈሳሽ ቢፈጠር ፈኢነሃ ይህች ልጅ ላተልተፊቱ ኢለይህ ዘወር ማለት የለባትም። ትኩረት እንዳትሰጠው ምን የምን ትኩረት እንዳትሰጠው ማለት ነው። የኒፋሳ የኒፋሳ ትኩረት እንዳትሰጠው ወላ ተልተፊት ይል ወራ አትበላ አትመልከተው የምን የምን ሁክም አትስጠው ማለት ነው የኒፋሳ ብይን አትስጠው ደም ነው normal ደም የበሽታ ደም ተጎድታ የመጣ ነው ولا تدع الصلاة ሶላትንም አትተው ወሲያመ ጾምንም አትተው من أجل ለሱ ብላ ለሱ ብላ ማለት ነው ግልጽ ነው የተግባብተና እ ፈኢዛ ተቀጦ ሸምሱ ምንድነው ፈኢዛ ተቀጦ ከወረደ ሸይኡን የሆነ ነገር ከወረዳት ቀብለ ሀደይን ሙዳ ከዚች ጊዜ ውስጥ ከስንት ቀን ከሰማንያ አንዱ አቀሉን ነው የምትይዙት ሚኒመሙ ወሐሰለ መዐሁ ከዚህ ከወረደ ውርጃ ጋር ቢፈጠር ደም ደም ቢከሰት ፈኢነሃ ይህች ልጅ ላተልተፊት ኢለይህ ዘወር ብላ ሁክም አትሰጠውም። የምን ሁክም አትሰጠውም ማለት ነው? የኒፋስ ሁክም። የኒፋስ ሁክም ከሰጠች ምን ታደርጋለች? ተዋ ኒፋሳ ነው ካል ምን ታደርግ? ሶላቷን ትተዋለች፣ ጾሟን ትተዋለች። ስለዚህ لا تلتفت ዞር ብላ እንዳታየው፣ ትኩረት እንዳትሰጠው ማለት ቢሁክሚ እንፋስ እንዳካሄድ ولا تدع الصلاة ሶላትንም አትተውም والصيام ጾምን من أجل ለዚህ ደንብላ ለምን ጊዜውን ጠብቆ የመጣ አይደለም። ከሰማንያ አንድ ቀን በኋላ ነበር መምጣት የነበረበት። ውርጃው ከሰማንያ አንድ ቀን በኋላ መሆን ነበረበትና ሊአነሁ ደሙን ፋሲዱን ብልሹ ደም ነው። ወነዚፉን ዝም ብሎ ፈሳሽ ነው። ነዚፍ በደም መመታት ማለት ነው። ማስወረድ አይፈቀድም። እንቀረዋለን ብዬ ነው። አክሽር ይመጣል አይፈቀድም። ሳትቀር ሀገርህ ትሄድ እሺ لأنه لأنه دم دم فاسد لأنه ምክንያቱም ደሙን ፋሲዱን ብልሹ ደም ነው የተበላሸ ደም ነው ነው የምንለው ከሰማንያ አንድ በፊት ከሰማንያ አንድ ቀን በፊት ውርጃ ቢፈጠር ቢወርዳት ወይንም በበሽታም ሊሆን ይችላል ቢወርድ እና ደም ቢመታት لأنه ደሙን فاسد ስለሆነ ونزيف በደም መመታት የበሽታ ፈሳሽ ደም ስለሆነ فيكون حكمها የዚች ልጅ ሁክም ይሆናል حكم المستحاضة በበሽታ ደም እንደተመታች ይሆናል ማለት ነው። حكم الاستحاضة ን ደግሞ እናውቀዋለን። ዋበሽ ዋበሽ ነው በጣም حكم الاستحاضة ነው የሚሰጣል። حكم الاستحاضة ነው የሚሰጣል። ጀማል በስልሳ አምስተኛ ቀኗ አስወረደች። ደም አራት ቀን በተከታታይ መጣል በአራቱ ቀን ውስጥ ምንድን ነው የምታደርገው ማለት የወለደችው እንትን ደሙ እንትን ውርጃው የተፈጠረው በስልሳ አምስተኛ ቀን ነው። እርግዝናው በተፈጠረ በስልሳ አምስተኛው ቀን ምን ታደርጊች ሴት አራቱ ቀን ደም ተመታች። ይሄ ንፋሳ ነው። ንፋሳ አይደለም። ንፋሳ አይደለም። ከምን በፊት ስለሆነ ከሰማንያ አንድ ማሻአላህ ማሻአላህ ተባሰሉ ማሻአላህ لأنه دم فاسد ብልሹ ደም ነው ወነዚፉ ዝም ብሎ የሚፈስ ደም ነው فيكون حكمها የዚች ልጅ حكمها ይሆናል حكم المستحاضة እንሰጣታለን ሙስተሐባ ደግሞ ምንድን ነው ብለናል የሙስተሐባ حكم ትሰጣለች وأكثر مدة النفاس አቀሉን አይተናል وأكثر مدة النفاس የኒፋሳ አብዛኛው ጊዜው في الغالب በብዙ በጣም ሄደ ከተባለ ገፋ ከተባለ ወአክተሩ ሙደቲ አብዛኛው ጊዜ አንፋስ የኒፋሳ የቀኑ መጠን ፊልጋሊብ አብዛኛው ሴት ላይ ይላሉ ወይንም የሱ የቁጥሩ ብዛት አርበዑነ የውመን አርባ ቀን ነው። አብዛኛው ሴት ብትሉት የተሻለ ነው። ይሄ አርባ ቀን ነው። አብዛኛው ሴት አርባ ቀን ነው። አራስ የሚታረሱበት ጊዜ ማለት ነው። የሚታረሱበት እንለዋለን እኛ ሴቶች እንክብካቤ የሚያገኙበት ጊዜ አለ እናቶች የሚያርሱበት ጊዜ ልጆቻቸውን ማለት ነው። ያ አርባ ቀን ያደርጉታል። የግድ አርባ አይደለም፣ ስልሳም ሊሆን ይችላል፣ አርባም ሊሆን ይችላል። በአንድ ቀንም ሀታ ነጀተን በአንድ ሰዓትም ሊያልቅ ይችላል። ደግሞ ፈሶ ሊቋረጥ ይችላል። ተባባናል። ጋሊቡ ግን ስንት ቀን ነው? አብዛኛው ሴት ስንት ቀን ነው ንፋስ የሚያዝ? አርባ ወአክሰሩ ሙደት ንፋስ የንፋሳ ብዙ ቀን ከተባለ maximum ቀኑ في በብዙሃን ሴቶች ላይ የሚታየው አርበዕነ የውመን አርባ ቀን ነው። ابتداء من ከወለደችበት ዕለት ጀምሮ أو قبلها بيومين ወይ ከመውለዷ በፊት ሁለት ቀን ጨምረን አው ሰላሳ ወይ ሶስት ቀን ጨምረን كما قيده الفقهاء ማለት ነው። دم الحيض ነው ብለናል አይደል? ከመውለዷ ከሁለት ቀን በፊት ከመውለዷ ከሶስት ቀን በፊት ደም ቢጀምራት ምንድነው ብለናል? ኒፋሳ ነው ብለናል አይደል? እሱን ደምረን መነሻው እሱ ነው። መነሻው ወይ ሁለት ቀን ጀምሯት ከሆነ ወይ ሶስት ቀን ጀምሯት ከሆነ ከዛ አርባ ቀን በአጠቃላይ ከአርባ ቀን በኋላ የሚመጣውን የበሽታ ደም ሌሉት ማለት ነው። غالبا እንደዛ ነው ያደረጉት። يومين أو ثلاثة ከማሰበት በስተቅራእ ግን ስልሳም ቀን ብለዋል ፉቃዎች። أكثر በጣም ከሄደ እስከ ስልሳ ይደርሳል ነው ያሉት። ከአርባ አላሰለፉትም ሙሐዲሶች ብዙ እንግዲህ አክተር አክተር ልሙዳ ጫፉ maximum ብዙሃን ሴቶች የሚያዩት አብዛኛው አመዛኙ ቁጥር አርባ ነው። ከአርባ በታች ይመጣል። በቃ ሰላሳ ሊሆን ይችላል፣ ሀያ ሊሆን ይችላል፣ አንድ ቀን ሊሆን ይችላል፣ አንድ ሰዓት ሊሆን ይችላል፣ ቀጥረ መጃ ሊሆን ይችላል። መነሻው ማለት ነው። መድረሻው እስከ አርባ ነው የሚያደርጉት። ምን ልውላድ አፍቃዎች እስከ ስልሳ ይወስዱታል። አርበዑነ የውመን አርባ ቀን እብትዳአን ጀምረን ምን ከወለደችበት ጊዜ አው ቀብላ ወይ ከመውለዷ በፊት ቢየውመይን ሁለት ቀን አው ሰላሳ ወይ ሶስት ቀን ቀደም ብለን እንጀምረዋለን ከማሰበት ለምን ለሐዲስ ኡም ሰለመተ ረዲየላሁ ዐንሃ ለኡም ሰለማ ነብዩ ዐለይሂ ሰላቱ ወሰላም የነገሯት ሐዲስ አለ ምን አሉ ነብዩ አለይሂ ሰላቱ ወሰለም እንትና ኡመ ሰለማን ትላለች። ካነቲሙ ከሳኡ ንፋሰኞች ነበሩ ትላለች። ተጅሊሱ ይቀመጡ ነበረ አላህዲ ረሱሊላህ ሰለላሁ ዐለይሂ ወሰለም በረሱሉ ዘመን ስንት ቀን ይቀመጡ ነበር? አርበዒነ የውመን አርባ ቀን ይቀመጡ ነበር። ሶላታቸውን ትተው ጾማቸውን ትተው ቁርአን ሳይነኩ ዝም ብለው ሻውር ለንጽህና ይወስዳሉ እንጂ ይህ ሁሉ ዒባዳ አልነበረባቸውም። አርባ ቀን ያክል ካነቲን ኑፈሳኡ ንፋሰኞች የነበሩ ትላለች። ተጅሊሱ ይቀመጡ ነበር፣ ይቆዩ ነበር ያለ ሶላት ያለ ጾም ማለት ነው። አላ አህዲ ረሱልላህ ሰለላሁ ዐለይሂ ወሰለም በረሱሉ ዘመን አርበዒነ የውመን 40 ቀን ይቆዩ ነበረ ትልናለች። አብዛኛው ይሄ ነው ሐዲስ የመጣው ስልሳ ቀን ያለው የለም ነው የሚለው ተግባብተና رواه الترمذي وغيره الترمذي من ሌሎቹም ሐዲስ ዘግበውታል وأجمع على ذلك በዚህ ላይ ተስማምተዋል وأجمع على ذلك በዚህ ላይ ስምምነትን ወስደዋል አህሉል ዒልም ሊቃውንቶች ከመሐካሁ ትርሚዚ ወገይሩ ትርሚዚና ሌሎች እንደነገሩን ማለት ነው። ሐካሁ እንደዘገቡት ትርሚዚና ወገይሩ ሌሎችም እንደዘገቡት አህሉል ዒልም ኢጅማዕ አላቸው በዚህ ላይ ኢጅማዕ አላቸው። በስልሳ ቀን ላይ ግን ኢጅማዕ የለም ማለት ነው። አላመጡትም። ለምን? ኢማሙ ሻፊዒ ስልሳ ቀን ነው አይደል ያሉት? አመዛኙ እንደው ከሄደ ቀኑ በጣም ገፋ ከተባለ እስከ ስልሳ ቀን ይሄዳል ያሉት። እዛ ላይ ኢጅማዕ የለም። አርባ ቀን ያለው ግን ሐዲስ ስለሆነ ኢጅማዕ አለይህ አህሉል ዒልም ሊቃውንቶች እዚህ ላይ ተስማምተዋል። ማክሲመም ቀኑ ከሄደ እስከ 40 ቀን ድረስ ነው። ገብቷል መሐመድ? ስልሳ ቀን ሙክተለፍ ፊህ ነው አው ሙተፈቁን አለህ ሙጅመዑን አለህ እ ማሁ አቀሉ ሙደቲ አንፋስ የኒፋሳ አቀሉ አነስተኛው ስንት ቀን? ሁለት ቀን ወይ ሶስት ቀን አምረላህ ነው። ሁለት ቀን ወይ ሶስት ቀን መነሻውን አይደለም ያልኳችሁ አነስተኛ የሆነች አየች ንፋሳ ቆየ ከተባለ ይህን ያክል ይቆያል ብሎ መነሻና መድረሻው ናት። መነሻው ከሁለት ቀን በፊት ቀደም ብሎ ሊሆን ይችላል፣ ከሶስት ቀን በፊት ሊሆን ይችላል። መድረሻው ደግሞ እስከ አርባ ሊሆን ይችላል። ማክሲመም ከሄደ ግን ምን ያክል ልትቆይ ትችላለች? በንፋሳ ውስጥ አንድ ሴት ቀድረ ቀድረ መጃ በቃ ሀላ ቀድረ መጃ ትንሽ ቅጽበታዊ ፈሱ ሊቋረጥ ይችላል። አንድ ሰዓት ይሁን 30 ደቂቃ ምን እና የሆነ ነገር ቀድረ መጃ ቀድረ መጃ እንዳውም እኮ ብለን ራቅ እስከሚደርቅ ድረስ ይለኛል። ይነግሩ ይሄ ነው። ደቂቃ ስለሌላቸው ነው በዛን ጊዜ። ለማንኛውም ደርሳችኋል። ይሄ ወመታ ጠሁረት በጸዳች ጊዜ በጸዳች ጊዜ ቀብለል አርበዒን ከአርባ ቀን በፊት ቀድማ ከጠራች ቢአን እንቀጣ አንሃ ተቋርጦን ይመስል ሁሩጅ ደም ደሙ መፍሰሱ ከተቋረጠ ፈኢናሃ ተብተሲል ወቱሰልይ ገላዋን ትታጠብና ትስገድ ዝምብላ በሰላሳኛ ቀኗ በቀን በቀን ንቁጣ ንቁጣ የሆነ ነገር ይንጠባጠብ ነበረ። ሰላሳ ላይ ስትደርስ ቀጥ አለ ደሙ ዘረቀ። ያው check ማድረጃ ከኋላ ቀርተናል። በዛ ስታይ ምንም ነገር የለም። ምን ታድርግ? ወመታቆ ጠሁረት በጠራች ጊዜ ይችን ይካፈኛ قبل الأربعين ከአርባ ቀን በፊት ቢአን እንቀጣ ተቋርጦና ቁሞን ይመስል ሁሩጁ ደም ደሙ መፍሰሱ ተቋርጦን ይመስል فإنها ይህች ልጅ تغتسل ትታጠብ وتصلي ትስገድ ፈላ ሐደ ገደብ የለም ሊአቀልህ ለማነሱ ገደብ የለም። አክተሩ እስከ ስንት ነው አለ? እስከ አርባ ነው። እስከ 40 ድረስ አድርገውታል لانه اجمع عليه اهل العلم በዘና ሊቃውንቶች كما حكى الترمذي وغيره ስለተስማሙበት ነው ያመጡልን አቀሉ ስንት ቀን ነው የምታየው አቀሉ ስንት ነው لحد له ፈላሐደ ገደብ የለም። የአቀልህ ለአነስተኛነቱ አንድ ቀን ብቻ ይታል ይቀር ይችላል። ሁለት ሰዓት፣ አንድ ሰዓት ቀድረ መጃ ሊአነሁ ምክንያቱም ለሜሪት አልደረሰንም አልመጣምና ተህዲዱ ገደቡ አልመጣምና በሐዲስ ገደቡ ስላልመጣ አክሰርያው ግን ተነግሯል አይደል ከላይ የማክሲመሙ ተነግሯል እስከምን እስከምን ድረስ ነው አሉ ነብዩ አለይሂ ሰላቱ ወሰለም እ አርባ ቀን ድረስ አለች አይደል ኡሙ ሰለማ በነብዩ ዘመን ሴቶች እንደዚህ የሚቀመጡ ከሆነ ሀዛ ዋዲህ ደግሞ ግልጽ ነው አርባኛ ቀኑ አልደረሰም እያሉ እየሰሙ ነው ነብዩ ነብዩ አይተው እቅራር ካደረጉት ምን ይሆናል ማለት ነው ቢሁክሚ ረፍ ይሆናል እኮ አርባ ቀን ይቀመጣሉ አለች ነብዩ አለይሂ ሰላቱ ወሰላም። ተቀመጡም አላሉም፣ አትቀመጡም አላሉም፣ ምንም አላሉም። ግን ምን አለ ይሄ ነገር ይታወቃል አይደል? ነብዩ ዝም ካሉ ይቀራር ነው የሚሆነው። ስለዚህ ከአነ ነብዩ ሰለላሁ ዐለይሂ ወሰለም ሐከመ ቢህ እንደፈረዱበት ነው የሚታየው። በዚህ ሁክም እንዳያስተላልፉ ነው የሚታየው። ፈላ ሐደ ለአቀል ለአነስተኛነቱ ለመጠኑ ትንሽነት ገደብ የለውም። ሰላሳ ደቂቃ ልትሰርተ ትችላለህ፣ አስር ደቂቃ ለአነሁ ምክንያቱም ለሜሪት አልመጣምና ተሕዲዱ ገደቡ በሐዲስ አልደረሰልምና ወኢዛ ተመተል አርበዑን አርባ ቀን ከሞላ በኋላ ወለሜን ቀጥ ካልተቋረጠ አርባ ቀን ሞልቷት ቀጠለ ደግሞ አርባ አንድ ብሎ ቀጠለ ወለሜን ቀጥ አንሃ አልተቋረጠም አላቆመም ሁሩጅ ደም ደሙ መፍሰሱ አላቆመም ፈኢን ሳደፈ አደተ ሀይድሃ ፈሁ ሀይድ የሀይድን ጊዜ ገጥሞላት ከሆነ ማሻአላህ ሀይድ ነው አልተግባባንም አርባ ሞላ። እስካሁን ድረስ እስከ አርባ ቀን ድረስ ያየችው ምንድን ነው? ኒፋሳ ነበር አይደል? አርባ አንደኛው ላይ ቀጠለ። አርባ አንደኛውም ደም፣ አርባ ሁለተኛውም ደም፣ አርባ ሶስተኛውም ደም። አርባ አንደኛው ላይ ሲቀጥል ቆይ ደሙ እንደሚቀጥል ሳለ አርባ ቀን ነበር አይደል መጨረሻው? አዎ እንደሚቀጥል ሳለ አሃ ለአለሁ ምን ሊሆን ይችላል? የሀይዴ ጊዜ ደርሷል አለ። አዎ ሀይድ አስለመድኩት ሀይድ እዚህ ወር መጨረሻ አካባቢ ላይ ነበረ። አሁንም የወሩ መጨረሻ ነው አርባ ይሞላል። ስለዚህ ምን ብላ ትቆጥሯለች ማለት ነው። ሀይድ ነው ማለት ነው የመጣው ይሄ ትርፉ ከአርባ በላይ ያለው calculation ነው የሚባለው። وإذا كانت أربعون አርባ ቀን ከሞላ በኋላ ولم ينقطع عنها ካልቆመ ሁሩጅ ደም ደም ማቆሙ ካልቆመ فإن صادف ገጥሞላት ከተገኘ عادة حيضها የሀይዷን ጊዜ ከገጠመላት አርባ አንደኛው ከዛም በኋላ ያለው ደም ምንድን ነው የሚሆነው? فهو حيض በሐይድ ሁክም እንወስደዋለን እያሉ ነው። የሐይዷን ጊዜ ምን ማለት ነው? ሀይድ ምን ማለት ነው? እስኪ ለምሳሌ አብራራ ንገራት። ምን ታይ ነበር? ሀይድ ታይ ነበር። ኦ ይሄ ሀይድሽ ነው። ሀይድሽ ጊዜ ስለደረሰ ራሳቸው ያውቁታል። አለሁ ይሄ ነገር የሀይድ ጊዜ ስለደረሰ ሀይድ ሊሆን ይችላል ብለው ሊወስኑት ይችላሉ። ሀይድ እናንተን በተከታታይ ሊመጡ ይችላሉ። አዎ ይችላሉ፣ ይችላሉ። ያንኛው ታገድቦ የነበረው በውላዳ እየፈሰሰ ነው። ይህንኛው ደግሞ ሌላው ፔረዱ ጊዜው ደርሶ እየመጣ ነው። የአጋጣሚ በተከታታይ ሆኑ። ለም ይፋድ ሙፋደፋ ካላደረገ እሺ ይሄውም ሙፋደፋ ካደረገ ከጊዜዋ ጋር ከተስማማላት ማለት ነው። ለም ይፋድ ካልተስማማ ያጋጣሚ ካልተገጣጠመ عادة الحيض የሀይድ ጊዜዋ እንዲህ አርባ አንደኛው ወር መጀመሪያ አካባቢ እኔ ሀይዴ የሀይዴ ጊዜ አልደረሰም። የሀይዴ ጊዜ ወር መጨረሻ ወር መጨረሻ አካባቢ ላይ ነው የማየው ከአሁን በፊት ማለት ነው። ወር መጨረሻ በየወሩ መጨረሻ መጨረሻ አካባቢ ላይ ነው የሚመጣው። አሁን ግን አርባ አንደኛ ያልኩት ወሩ መጀመሪያ አካባቢ ላይ ነው። ሙፋደፋ አላገኘችም ማለት ነው አይደል? የሀይዷ ጊዜ አንተ አልተስማማም። واستمر ቀጠለ ይህደም ወለሜን ቀጥ አልተቋረጠም። ፈሆ ይህደም እስቲሃባ የበሽታ ደም ነው። ላተትርኩ ምን አጅሊ በሱ ምክንያት አትተውም። አልዒባዳ አምልኮዋል። ባዕደል አርበዒን ከአርባ በኋላ ያለው ደም ደመል እስቲሐዳ ነው። ከምን ጋር ካልተስማማላት ከሀይድ ጊዜ ጋር ካልተስማማላት፣ ለምሳሌ <clears throat> መስከረም መጀመሪያው ወር ላይ መስከረም አንድ ላይ ምን ሆነ? አርባ ሞላት። እስከ ዛሬ ድረስ ደም እየፈሰሰ ነበር። አርባ አንደኛው መስከረም ሁለት መስከረም ሶስት ብሎ ደሙ ቀጠለ። አሁን ምን ጥያቄ ነው የምንጠይቃት? አረ ይሄ ደም እኮ ቀጠለ 41 42 43 ብሎ ቀጠለ ምን ይሻለኛል የሚል ጥያቄ ስታመጣ ምን ብለህ ነው የምትጠይቀው አንተ? ሀይድሽ ጊዜ እንዴት ነበር? በየወሩ መጀመሪያ አካባቢ ነበር የምታየው? አዎ መስከረም መጀመሪያ፣ ጥቅምት መጀመሪያ፣ ህዳር መጀመሪያ እንደዚህ ነበር የሚመጣው። እንደዛ ከሆነ ይሄ ቀጠለው ሀይድ ነው ትላታለህ። مصادفة አግኝቷል ማለት ነው። አረ ሀይድ ወር ወር መጀመሪያ አካባቢ ላይ አይደለም መስከረም መጨረሻ ሀያዎች ውስጥ ጥቅምት ሀያዎች ውስጥ ህዳር ሀያዎች ውስጥ ነበር የማየው። ይሄ ከሆነ መስከረም ሁለት መስከረም ሶስት መስከረም አራት እያልሽ የምትቆጥሪው ደም ሀይድሽ ጋር ሀይድሽ ጊዜ ጋር የሚስማማ ስላልሆነ ለአለሁ የበሽታ ደም ነው ብለን حكم الاستحاضة እንሰጣታለን ማለት ነው። አልገባችሁም? አልገባችሁም? ገብቶሃል? ገብቶሃል? ገብቶሃል? አንተ አርባ አንደኛ አርባ አንደኛው ደም መጣ ብትል ምንድን ነው የምትለው? አርባ አንደኛው ቀን ንፋሳ ነው አንልም። እስከ አርባ ነው ይቆያል የተባለው ልሐጅ ምን ጋር ከተስማማ ጥያቄ ነው የምትጠይቃል። ድሮ ያስለምድ የሀይድ ጊዜ ደርሷል ትላታለህ። አዎ የሀይድ ጊዜ ደርሶ ነበር። እንደዛ ከሆነ ሀይድ ነው። የሀይድ ጊዜ ረገና ነው ካለች ምን ትላታለህ? ሀባ ነው ማለት ነው። በቃ ገብቷችኋል። ማሻአላ ጀዛኩሙላህ ኸይር ወኢን ለም ይሳድፍ ካልገጠመላት አደተል ሐይድ የሐይድን ልምዷን ካልገጠመላት ያስለመደችበት ጊዜ ጋር ካልተስማማ واستمر ደሙ ከቀጠለ ወለመንቀጥ ካልተቋረጠ ካልቆመ ሰዎች ሲሐባ የበሽታ ደም ነው። የደሜ ጊዜ ደርሷል ካለች ሐይድ ነው ማለት ነው። አይ ሐይድ ጊዜ ገና ነው ካለች በቃ የበሽታ ደም ነው ከአርባ ቀን በኋላ ያለው እንላታለን። لا تترك አትተው من أجله በሱ ምክንያት ልክ አርባኛው ቀን በኋላ ገላዋን ትታጠብና ደሙ እየፈሰሰ ትሰግዳለች ማለት ነው። የ حيض ጊዜ አይደለም ካል የ استحاضة حكم እንሰጣታለንና لا تترك من أجله العبادة ትቶም بعد الأربعين ከአርባ ቀን በኋላ ወኢን ዛደ ቢጨምር እንኳ አኒል አርባዒን ከአርባ ቀን በኋላ ቢጨምር ወለም ካልቀጠለ ወለም ይሳድፍ ካልተስማማም አልቀጠለምም። አንድ ቀን ብቻ አልቀጠለም። ዝም ብሎ አንድ ቀን ግማሽ ቀን ጨመረ፣ ወይም ደግሞ አንድ ቀን ብቻ ጨመረ። ወለም አልቀጠለምም። ወለም አደተን ከተለምዶም ጋር አልተገናኘም። አልቀጠለምም፣ ከተለምዶም ጋር አልተገናኘም። ፈማህ فمحل خلاف ይሄ ኺላፍ ቦታ ነው። ግማሹ ምን አለ ለአለው ከመጀመሪያ በኩል ያለው ቀን ገባ ብላ ጀምረው ሊሆን ይችላል። ይህንኛው አርባ አንደኛውን ገባ ብሎ ሊጨርስ ነው። خلاف አለ። አአ እንደዛ አርባ ቀን ከሆነ በኋላ አይቻልም። ምንድነው ከዛም በኋላ ያለው አንድም ቀን ይሁን ሁለትም ቀን ይሁን ሶስትም ቀን ይሁን استحاضة መባል አለበት አለ ግማሹ። ምን ካልሆነ مصادفة ስላልሆነ مصادفة ቢሆን ኖሮ حكم الحيض ልንሰጠው እንችል ነበር። ሙሳደፋ ደግሞ አልሆነም፣ ሙሳደፋም አልሆነም፣ ደሙም አልቀጠለም። ስለዚህ ይሄ መሐለል ኺላፍ ተደርጓል። ደሙም አልቀጠለም፣ መሐለል ኺላፍ ተደርጓል። ምን ሁክም ሰጥተውታል? ግማሹ አይ የራሱ እንትን ነው ኒፋሳ ነው ከዛ ገባ ብላ ጀምራው ሊሆን ይችላል። ይሄንኛው ወጣ ያለው ወይም ደግሞ እስቲሃባ ነው ትርፍ ትርፍ እንትን ነው በእስቲሃባ ሁክም መሰጠት አለበት። አይ የ حيض حكم መሆን አለበት። هذا فمحل خلاف ለእህቲያጥ ምን ማድረግ አለባት? نفاس ነው ብላ ብትቆጥረው የተሻለ ይሆናል። አርባ ቀን እስከሚያልፍ ድረስ እዚህ መካከል ላይ ቢመጣ አሁንም فمحل خلاف حيض ላይ ያለች ጥያቄ ናት የምትመጣው። حيض ላይ ስድስት ቀን አንድ ልጅ ታያለች። ዛሬ ሀይዳዬ ነገ ጠራች፣ ከነጎዳ ደመታ፣ በአራተኛው ቀን ጠራች። በአምስተኛው ቀን ሀይድ እንደዚህ ከሆነ በመካከል ላይ ያሉት ንጽህናዎች ከምን ውስጥ ነው የሚደመሩት ነው አለል ቀውል ሶሒህ እንደ ኢማም አህመድ ምንድነው የሚባለው ምን ምን ጅምለት الحيض ነው የሚቆጠረው وبعض العلماء ምን አሉ ደሙ ደም ያየችበት ጊዜ ሶላቷን ታቋርጣለች በጠራችበት ጊዜ ታጥባ ትሰግዳለች በደም በደሙ ሰዓት ታቋርጣለች ንጹህ ንጹህ ሆነችበትን ሰዓት ትስገድ እስከ ስንት ቀን እስከ 15 ቀን ድረስ ከዛም በኋላ 15 ቀን ካለፈ በኋላ ደመል ኢስቲሃባ ሁክም ነው የሚሰጣት ይላሉ ከመሐል ልኸላፍ አድርገው ግን አፈሑ የትኛው ነው ያለው? አርጀሑ አመዛኙ ሱ ሁክም ልሐይድ መታየት ነው ያለበት ንጹህ የምትሆንበት ጊዜ ዋናው ገደቡ ስድስት ቀን እስካላለፈ ድረስ ትላለ። በስድስቱ ቀን ውስጥ ንጽህና ቢመጣባት ካስለመደችው ጊዜ ውስጥ ስድስት ቀን ታይ ነበር እስከ ዛሬ። ዛሬ ሶስት ቀን አየችና ጠራች። በማግስቱ በአራተኛው ወይ በአምስተኛው ቀን መጣ። ይሄ ንጹህ የሆነችበት ቀን ከግራም ከሆነ ምንም አይደለም፣ ጾማም ከሆነ ረመዳን ከሆነ ጾም አይቆጠርም። የሁክም ልሐይድ ስለሆነ ሌላ ጊዜ ቀዷ ታወጣዋለች። ይህን ንጹህ ሆና የጾመችውን ራሱ አልተጋባን አልአህካሙ አልሙተዓልቃ ቢኒፋስ ይብቃና አይደል ከሩብ